قُلْ إِنَّ الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم قال الإمام ابن رجب والأعمال التي يعملها العبد ثلاثة أقسام قال الإمام ابن رجب إمام ابن رجب بلو إلى رحمه الله ዐዘ ወጀል የልክናው ባለቤት አላህ ይዘንላቸውና ወልዓማሉ ስራዎች ይላሉ አለቲ ያዕመሉሃ ልዓብዱ አንድ ባሪያ የሚተገብራት የሚሰራ ተግባር ስራዎች ሰላተቱ አቅሳም በሶስት ክፍል ይከፈላሉ ይላሉ ሰላተቱ አቅሳም ሶስት ክፍሎች ይኖራቸዋል አሐዱሃ አንደኛው በዚህ ዱንያ ላይ በቃ የሰው ልጅ የሚሰራው ተግባር ስራ ሶስት አይነት ይዘት ይኖረዋል። አሐዱሃ አንደኛው አጣዓቱ ጣዓ ነው። አላህን የምንታዘዝበት አላህን የምናመልክበት የሆነ ተግባር ነው። አለቲ አመረ አላሁ ዒባደሁ አላህ ስብሓነ ወተዓላ ባሪያዎቹ ምን ያለበት ያዘዘበት የሆነ ተግባር ነው። ባሪያዎቹን ያዘዘበት የሆነ ነው። ወጀዐለሃ ሰበበን ሊነጃቲ ሚን ወጀዓለሃ ያደረጋት ነው ሰበበን ሊነጃት ሚንናር ከእሳት ነፃ ለመውጣት ሰበብ አላህ ያደረገው ነው። ወድኹልል ጀነህ ጀነት ለመግባትም ሰበብ ያደረገው ነው። ፈሀዛ ላቡደ ሚን ፊዕልህ ይህንን ነገር የማይቀር ጉዳይ ነው። ሚን ፊዕልህ ከመተግበር መዓ ተወኩል ዐለላህ በአላህ ላይ ከመመካት ጋር መተግበራችን የማይመቀር ጉዳይ ነው። ፊህ بزالي بمن مكات والاستعانة به عليه بسولي با الله بمن تاقز ما تكبرات يما يكري هنا إنه لا حول ولا قوة إلا به بلا هاتم نيلن قوة ميلن بسونجين وما شاء كان سيف اللقو هنا وما لم يشاء لم يكن السويا الفلقو أي هنا فمن قصر في شيء ፈመን ቀሰረ ያጓደለ في شيء በአንዳች ነገር مما وجب عليه من ذلك ከዚህ ግድ ካለበት አላህ ግድ ካደረገው ነገር ያጓደለ ያልሰራ استحق العقوبة في الدنيا والآخرة በዱንያም በአኺራም ቅጣት የተገባው ነው። ይስተሐቀ የሚገባው ሸርዓን ወቀደረን በሸሪዓም ድንጋጌ ቢሆንም ወቀደረን አላህ በወሰነውም ቢሆን ቃለ ዩሱፍ ኢብኑ አስባጥ ዩሱፍ ኢብኑ አስባጥ የሚባል ታላቅ ሰው ብሎ ይላል ዩቃሉ ይባላል ኢዕመል ዐመለ ረጁሊን አንድን ስራ ስትሰራ ኢዕመል ስራ ዐመለ ረጁሊን የአንድን ሰው ተግባር አይነት ስራ ስራ ላ ዩንጂህ ኢላ ዐመሉህ ስራው እንጂ ነጃ እንደማያወጣው ሰው እንደሚሰራ ሰው ስራ ስራው እንጂ ነጃ እንደማያወጣው ወተወከል ተነካ ደግሞ ተወኩለ ረጁሊን እንደዛኛው ሰው ተወክልም ይኖር ተወኩልም ላ ዩሲቡሁ ኢላ ማ ኩቲበ ለህ ላ ዩሲቡሁ ለሱ ማያጋጥመው ኢላ ማ ኩቲበ ለሁ የተጻፈለት እንጂ ስንሰራ አንድን ነገር የአኼራን ስራ ስንሰራ በቃ ስራዬ እንጂ ነጃ እንደማያወጣን አይነት ሁኔታ እንሰራለን። በአላህ ላይ ያለን መመካት ደግሞ እሱ የጻፈው እንጂ እንደማያጋጥመን ሁለቱን መያዝ አለብን ስንሰራ ልክ እንደምን ለአዋፋት ክንፍ እንዳላቸው ላይ ይህንን ነገር ይዘን ነው አንግበን ነው መጓዝ ያለብን። ወሳኔ ሁለተኛው በዚህ ዱንያ ላይ ሰዎች የሚተገብሩት ተግባር ما اجر الله العاده ما اجر الله العاده ما اجر الله العاده ቢህ في الدنيا ወዐመረ ኢባደሁ ቢተዓጢህ ማ አጀረ አላህ አላህ እንዲከሰት ያደረገው አልዓደቲ በልማድ ፊ ዱንያ በዱንያ ላይ ወዐመረ ኢባደሁ ባሪያዎቹን ደግሞ አዟል በዛ ጉዳይ ቢተዓጢህ ያንን ነገር በመሰጣታት ልት ነው ያንን ነገር በመሰጣጠት ያንን ነገር በመጠቀም ማለት ነው ምሳሌ ከልአክሊ ዐንደል ጁዕ በቃ አይደል ይሄ ነው በቃ አንደኛው በዚህ ዱንያ ላይ ያለው ተግባራችን አላህ የምናመልክበት የሆነ አምልኮ ነው አይደል እንዴ ይህ ከላይ ጠቀስ ሁለተኛው ደግሞ በቃ በዙሪያ ዱንያ ላይ እንዲፈጸም አላህ ይወሰነው ውሳኔ አለ ያንንም ደግሞ ሁላችንም እንድንፈጽመውና እንድንሰጣጥ ያደረገ ነው ከልአክሊ ዐንደል ጁዕ ሲራቡ ምን ማለት መብላ አይ እኔ በአላህ ላይ ብቻ እመካለሁ አልበላም ማለት የለበትም ሰው ከልአክሊ عند الجوع ሲራቡ መብላት ወሹርቢ عند العطش ሲጠሙ መጠጣት ወልስትግላሉ ሚን الحر መጠለል ሐር ጊዜ ሐሩር ሲያጋጥመን ወተደፉኢ ሚን البرድ በብርድ ጊዜ ደግሞ ተሰኹን ማለት ነው ተደፉኡ ማለት ተሰኹን መሞቅ ግልጽ ነው መሞቅ ወነህዊ ዛሊክ ይህንን የመሳሰሉትን መተግበር فهذا ايضا واجب على العبد ይህን ነገር አሁን ዛሂር ስናይ ዋጅብ ይመስላል አይመስልማ ግን ምን አሉ فهذا ايضا واجب ግድ ነው አለ على العبد በአንድ ባለ تعاطي اسباب ሰበብ የሆኑ ነገሮች ምን ማለት መጠቀም ግድ ነው አለ ومن قصر فيه በዛ ውስጥ ያጓደለ አልጠቀምም ብሎ حتى تضرر بتركه በመተው ራሱን እስኪጎዳ ድረስ ማዕል ቁድረቲ አላ ኢስቲዕማሊሂ ያንን ነገር መጠቃቀሙን እየቻለ አይን አልጠቀምም፣ አልበላም፣ አልጠጣም፣ ለብርድ ጊዜም አልለብስም እያለ ሰውየው የተፈጥሮ ግዴታ የሆነውን ግልጽ ተፈጥሯዊ ግዴታ ነው የሆነውን ነገር ሰውየው ቢተው እየቻለ ፈሆ ሙፈርጥ ይሄ ድንበር አላፊ ነው አይደል? يستحق العقوبة መቀጣት ያስፈልገዋል ግልጽ ነው ሙፈሪጥ ስንል ድንበር ኃላፊ ስም መስቀጥ ማለት ነው። መተግበር ያለበትን ነገር ያልተገበረ ላኪን አላህ ስብሓነሁ ወተዓላ ነገር ግን አላህ ስብሓነሁ ወተዓላ ዩቀዊ ባዕደ ዒባዲሂ ከፊል ባሪያዎቹን ምን ያደርጋል? ቀውይ ሊያደርግ ይችላል። ሚን ዛሊከ ከዚህ አላማ ላ ዩቀዊ ዐለይሂ ገይረሁ ሌሎቹን ቀውይ ያላደረገበትን ሌላውን ደግሞ ቀውዬ ሊያደርግ ይችላል። አንዳንዱ ብርድ ምንም የማይነ እንትን የማይለው ሰው አለ። ግልጽ ሙቀት እንጂ የሚያጠቃው ማለት ነው። አንዳንዱ ደግሞ ብርድ እንጂ ሙቀት የማያጠቃው አለ። ግልጽ ነው። ስለዚህ ይሄ ይለያያል እንደ ሰው ሁኔታ። ፈኢዛ አሚለ ቢሙቅተዳ ቁወቲሂ ፈኢዛ አሚለ ከተገበረ ከሰራ ቢሙቅተዳ ቁወቲሂ እንዳለው የቁዋ ሁኔታ እንደ እንደ ቁዋው አስገዳጅነት ከተገበረ በቃ እንደ ቁዋው ማለት ነው። ከተገበረ ከሰራ ሊወቀስ አይገባም። ገብቷችኋል መሰለኝ የሁላችንም የረሃብን የመቋቋም ሁኔታ እኩል ላይሆን ይችላል። በቃ መቋቋም የሚችል አንዳንዱ ደግሞ ረሃብ የማይችል ሊኖር ይችላል። እንደ ቁዋው ነው መተግበር ያለበት። አለቲ እክተፈ ቢሃ በሷ አላህ የነጠለበት ገይረሁ አን ገይሪሂ ከሌላው ማለት ነው። ፈላ ሀረጅ አለይ በሱ ላይ ችግር የለም። ግን ይሄ ከነ ጭራሹ ነው። እኔ በቃ እኔ እነዚህ ነገር አልጠቀምም። ከምን ቆጥሮት ነው? ከዙህድ ግልጽ ከዙህድ ከአምልኮ ነው ብሎ አልበላም አልጠጣም ብሎ ቢል ይሄ ኢባዳ አይደለም። ግልጽ ዙሁድ እንደዚህ አይደለም። ወሊሃዛ ለዚህም ነው እንግዲህ ካን ነብይ ሰለላሁ ዐለይሂ ወሰለም ነብይ ሰለላሁ ዐለይሂ ወሰለም ነበሩ ይዋሲሉ ፊ ሲያሚ በጾማቸው ላይ ይቀጥሉ ነበር። ምሳሌ ጾምን وصال ማድረግ መቀጠል አይቻልም አይደል? ነብዩ ግን ለነብዩ ግን ይበቃል። ነብዩ ጾምን ይቀጥላሉ ወይነሃ አንዛሊክ ከዚህ ይከለክሉ ነበር أصحابه ባልደረቦቻቸው። ምክንያቱም ደግሞ ነብዩ ሲናገሩ የቁሉ ለሁም እኒ ለስቱ ከሀይአቲኩም እኔ እንደናንተ አይደለሁኝም እኒ ኡጥዓም ወኡስቃ እኔ እበላለሁኝ እጠጣለሁኝ። ምን ማለት ነው? አላህ ያበላኛል፣ አላህ ያጠጣኛል ማለት ነው። ግልጽ ነው። እኔ እመገባለሁ ማለት የሚመግበኛል አለ፣ ማለት ነው። እንዲህ ስታዩኝ ያው ጾመኛ በሆነ የበላ ሰውን ቁዋና የጠጣ ሰው ቁዋን አላህ ሱብሓነሁ ወተዓላ እንዳገኝ ያደርገኛል እንጂ ዛሂር ከጀነት አንዳንድ ዑለማዎችንም ከጀነት መጥቶላቸው ይበላሉ። እሱማ ምኑን ጾሙት? ግልጽ ነው አለ አፈጠሩ ማለት ነው። የጀነቱ ሀላል ነው አያስፈጥርም አልተባለም። ግልጽ ነው። እዚህ ጋር የተፈለገው እንደበላና እንደጠጣ ሰው ምኑን ይሰጠኛል? ቁዋን አላህ ይሰጠኛል ነው። ወቀድ ካነ ከሲሩ ሚነ ሰለፊ ስለዚህ እንደዚህ ነው እንግዲህ ይሄ ተፈጥሮ ጉዳይ ነው። ተፈጥሮን መቃረን የለበትም። መሰጣጠት ያለበትን ነገር እንደዚህ ነው። አንድ ጊዜ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሶስት ሰዎች መጥተው ነብዩ ቤት ምን አሉ? አንደኛው ምን ላይ ምን ተሳሉ? በቃ ማለት ውሳኔ ወሰኑ። አንደኛው አላገባም አለ አላገባም አለ። ተፈጥሮ መጻረር ነው እንግዲህ። ሁለተኛው እ እጾማለሁኝ አላፈጥርም አለ። ሌላኛው አቆሞ አይደለ? ሌሊቱን እቆማለሁ ከዛ በኋላ ምን አለ? አልተኛም አለ። ነብዩ አለይሂ ሰላቱ ሰላም እነዚህ እናንተ ናችሁ እንዲህ አላችሁት አግኝተዋቸው አዎ ሲሏቸው እኒ አሱሙ ወአፍጠር እጾማለሁ አፈጥራለሁ እ ወአቁሙ ለይል ለሊቱን ቆማለሁ ከዛ ዋና ወአትዘወጁ ኒሳ ሴቶችንም አገባለሁኝ መረጊበ አን ሱነቲ ፈለይተ ሚን የኔን ሱና ያፈነገጠ ከኔ አይደለም አሉ። ተፈጥሮን መጻረር አያስፈልግም ኢባዳ ነው ብሎ ማለት ነው። እነዚህ ነገሮች እነዚህ ነገሮች እንደውም ለኢባዳ እንድንጠናከር ሊያደርጉን የሚችሉ ናቸው። ይህንን ካላገኘን ደግሞ ኢባዳ ላይ ልንሽ መደመድ እንችል ይሆናል። ግልጽ ነው። እነዚህ የተባሉት ምሳሌ አለመብላት፣ በቃ ትልፈሰፈሳለህ አይደል እንዴ? በአግባቡ አትፈጽሙ። በልተህ ሲሆን ጥሩ ነው፣ ኢስራፍ አታድርግ እንጂ። እንደዚሁ ማግባትም ቢሆን ሊያጠናክር ይችላል። ምክንያቱም ከዚህ ትሰበስባለህ፣ ታፍዛለህ፣ ከዛ በኋላ ትበትናለህ ስጦታው ፊትና የሆኑ ሴቶች በምድር ላይ ስለተሰራጩ ማለት ነው። ነው። ወቀድ ካነ ከሲሩ ሚነ ሰለፍ ወቀድ በርግጥ ካነ ነበሩ ከሲሩ ሚነ ሰለፍ አብዛኞቹ ሰለፎች አብዛኞቹ ሚነ ሰለፍ ለሁም ሚነል ቁዋ ምን ነበራቸው? ቁዋ ነበራቸው። አላ ተርክ ጣዓሚ ምግብን በመተው ላይ ወሸራቢ ነው። ማ ለይሰ ሊገይሪህም ለሌላው የሌለው ቁዋ ለነሱ ነበራቸው። በጣም ጠንካሮች ነበሩ። ወላ የተደረሩን ምንም ጉዳት የማይደርስባቸው በቃ ቢጾሙ ማለት ፈመን ካነ ለሁ ቁዋ ለሱ ቁዋ ያለው እንግዲህ ፈዓሚለ ቢሙቅተዳ ቁወቲ ልክ እንደ ቁዋው ከተገበረው ወለም ዩድዒፍሁ ካላደከመው አንጣዓቲ አላህን በመታዘዝ ላይ ካላደከሙ ፍጹም ማያደክም ካልሆነ ይለያያል ነው። ግልጽ ነው። አንዱ በቃ ተሐሩክ የለው ምንም እንትን በቃ መንቀሳቀስ አይችልም። ጾምን ሲጾም ማለት ነው። እሱ በልቶ ነው በቃ ጠንካራ ከሆነ በልቶ ነው። ቁዋውን ማወቅ አለብህ። በሌላ ኢባዳ ላይ መጠንከር እንደ ቁዋ አንጣዓቲላ ፈላ ሐረጅ አለይህ በእሱ ላይ ምንም ሐረጅ የለበትም። ወመን ከለፈ ነፍሰሁ ነፍሱን ያስገደደ ዛሊክ ይህንን ሐታ አضዓፈሃ እስቲያደክማት ድረስ በቃ የማትችለውን ነገር አሸክሟት ማለት ነው። እንደኛ እንደውም ዱዓችን ረበና ወላ ትሐሚልና ማ ላ ጣቀተ ለና ነው። አር እንኳን ራሳችንን በራሳችን ጊዜ ዛልን ከታረለ ወመን ከለፈ ነፍሰው ዛሊከ ሐታ አضዓፈሃ አንባዕል ዋጅባት ከከፊል ዋጅባቶች እንደው መተግበር እስካችል ድረስ ነፍሱን ያደከማት በጾም በተለያየ ነገር ፈኢነው ዩንከር ዐለይህ ዛሊክ ይህንን إنكار እናደርግበታለን። አረ አንተ የምትሰራው ተግባር ትክክል አይደለም፣ በቃ መልፈስፈስ። ከሰሃቦች እንግዲህ አንዱ ፀሐይ ላይ ቆሙ። ምንድን ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አይ ተስሎ ነው፣ ስለት ተስሎ ነው ሊቆም ተጠልሎ ምናምን እየሄደ ድክምክም ልፍስፍስ ብሎ እንደውም ሰሃቦች ለሱ ጥላ በመያዝ ምናምን ነገር ቢዚው ሆኑ። ምንድነው ሲሉ ጾመኛ ነው እንዴ እንዲህ አይነት صيام የለም አሉ። በሰፈር ላይ ነው ለዛውም ግልጽ ነው። እንዲህ አይነት ራሱን እየጎዳ በማለት ከለከሉ ማለት ነው። مفهوم ለዚህ ፈይነው ዩንከር አለይ ذلك والقسم الثالث ሶስተኛው በዚህ ዱንያ ላይ የምንተገብረው ተግባር ሶስተኛው ክፍል ማ አጀረ አላሁ ልዓደተ ቢሂ ፊ ዱንያ ፊ ልአዓሚ ልአግለብ ما أجرى الله العادة به في الدنيا في الأعم الأغلب ما أجرى الله እንዲከሰት ያደረገው ነው አልዓደቲ ዓዳ ማለት ነው ዓዳ ማለት ልማዱም ወጉ ፊ ዱንያ በዱንያ ፊል አዓም ልአግለብ በአብዛኛው እንግዲህ ላይ ማለት ነው ግልጽ ነው ፊል አዓም በብዙሃኑ አልአግለብ ላይ እነዛን ነገሮች መተግበርህ ማለት ነው። የመጀመሪያው ኢባዳ ነው ብለናል። ሁለተኛው መብላን መጠጣት ነው አይደል? ሌላኛው ደግሞ በአብዛኛው ሰው ላይ ፊልዓም ልአግለብ በአብዛኛው ላይ ያንን ነገር በተግበር ያለብህ ነገር አለ። ምኖች ሰበብያቶች ዱንያ ላይ የምትሰራው ምን የምትለው ይህን የመሳሰሉት የለም። ዱንያ ላይ የምትሰራው ስራ ያ መብላት መጠጣትን አይደለም። እነዚህ የተፈጥሮ ጉዳይ ግዴታዎች የምንላቸው አይደለም። ይሄ ሌላ ደግሞ የምንሰራው የምንኗኗርበት ማለት ይሄ ደግሞ ሶስተኛው ክፍል ሲሆን ኢላን ቃለ እንዲህ ብሏል ወቀድ ሩየ ኑስኻ ግን እኩል አንድ አይነት ነው እናንተ እንዴ ነው የሚለው ወቀድ ሩየ በእርግጥ ተዘግቧል ይላል አን ኢብኑ አባስ ከኢብኑ አባስ የተዘገበ አለ ምንድን ነው ቃለ ብሏል ካነ አህሉል የመኒ አህሉል የመኖች የሕጁን ምን ይለው ነበር ሐጅ ያደርጉ ነበረ። ሐጅ ያደርጉ ነበረ። ወላ የተዘወዱን ምን ያሉ ስንቅን አይዙ ሲሄዱ ስንቅ መያዝ ምናምን ነገር የሚያስፈልገውን አይዙ ወየቁሉነ ብለው ይላሉ ነህኑ ሙተወኪሉን እኛ በአላህ ላይ የምንመካ ሰዎች ነን ስንቅ አያስፈልግንም ይላል ፈየሑጁነ ሐጅ ያደርጋሉ። ፈያእቱነ መካ መካ ይመጡና ወየስአሉነ ሰዎችን ይጠይቃሉ። እንዲያበሏቸው እንዳይጠጧቸው እንደ አይነት ተወኩል አያችሁታ። فأنزل الله هذه الآية الله إن القرآن أنكس أورده وتزودوا فإن خير الزاد التقوى تسنكوا ከስንቅ በላጭ ከስንቁላ ምን የተሻለ በላጩ አላህን መፍራት ነው። ግን ስንቅ የሚያስፈልጋቸዋል። ግልጽ ነው። ሄዳችሁ ሰውን መጠየቅ ታዲያ ያው የሚጻረር የሚፋለስ የሆነ ተግባር ነው ነው ወቀድ ሱኢለ አሕመድ ኢማሙ አሕመድ ተጠየቁ አመን የቁዕዱ ስለማይቀመጥ ሰው ወላ የክተሲብ አፍዋን ወቀድ ሱኢለ አሕመድ ኢማሙ አሕመድ ተጠየቁ አመን የቁዕድ ስለሚቀመጥ ሰው ወላ የክተሲብ ምን አይልም ከስብ ምናምን መስራት የለም እንደ አንዳንድ ሱፊዮች ካያችሁ በቃ ሙስባውን ይዞ ልብሱም ያልታጠበ የገረበ ሆኖ ግልጽ ነው። በቃ ዛሂድ ነው ተብሎ ልብሱ ውድፉ ምናምን ካያችሁ በቃ አቢድ ነው ተብሏል። በቃ እሱ ይዞራል፣ ስራ አይሰራም ምናምን። ከዛ ምንድነው የሚለው? ከሀገሩ ይወጣል። ኢባዳ ነው እሱም ሂጅራ ብሎ ነው መሰለኝ የሚያስበው። ከዛ በኋላ እየዞሩ ምን ይላሉ? ሙሳፊር ነኝ ከአገሩ ተነስቶ ለመምጣት ወደዚህ አስቦ በየአገሩ እዛም ለሚል እያሰበ ሙሳፍር ነው ይባላል እንዴ? ለልመና ብሎ ተነስቶ መጥቶ ወየቁሉ ብሎ ይላሉ። ተወከልቱ አለላህ በአላህ ተመክቻለሁ ይላሉ። ቁጭ ይላል በአላህ ምንም አይሰራም። በአላህ ላይ ተመክቼ በቃ አላህ ነው ረዛቂ ብሎ ማለት ፈቃለ ብሏል ኢማም አህመድ ልብ በሉ ለንግግራቸው የንበጊ ሊናስ ለሰው ልጆች ይገባል አሉ ኩልህም ለሁሉም አየተወከሉን አለላህ በአላህ ላይ ሊመኩ ይገባል። ወላኪን ነገር ግን የዑዱነ አላ አንፉሲሂም ወደ ነፍሳቸው ደግሞ ሊመለሱ ይገባል። ቢልከስቢ በምን ከስብ በመስራት በመስራት በመንቀሳቀስ እንኳን እናንተ አይደለም ሌላው አይደለም ወቀድ ካነ ለአንቢያ አንቢያዎች ነበሩ ዩአጅሩነ አንፉሰሁም ነፍሳቸውን በተግባር ስራ በመስራት ላይ ይቀጥሯት ነበራል። ወአጅሩና አንፍሶ ማለት ነፍሳቸውን ተቀጣሪ ያደርጋሉ አይደል? ተቀጣሪ ሲባል ገብቷቸው በቃ ስራ የሚሰራ ነፍስ ያደርጓት ነበር። ወካነ ነብዩ ሰለላሁ ዐለይሂ ወሰለም ዩአጅሩ ነፍሰሁ ነፍሳቸውን ነብዩ ሰለላሁ ዐለይሂ ወሰለም ስራን እንዲሰራ ያደርጉ ነበረ፣ ይቀጥሩ ነበረ። ለመካ ሰዎች ቂራት እየተቀበሉ ይጠብቁ ነበር አልፍዬ ወአቡበክር ወዑመር እንደዚሁ ስራ ይሰሩ ነበረ በቃ ስራ ይሰሩ ነበር ማለት ይዋጅሩ ወለም የቁሉ አላሉም ነቁዑዱ ሐታ የርዙቀን አላህ የርዙቁን አላህ አላህ እስኪረዝቀን እኛ ቁጭ እንበል አላሉ وقال الله تعالى الله سبحانه وتعالى بل فانتشروا في الأرض وابتغوا من فضل الله جمعة يوم الجمعة እንግዲህ ተከበሩ ሳምንታዊ ኢድ ግልጽ ነው የተባለው ይህ ቀን እንኳን አላህ ፈንተሺሩ في الارض በምድር ላይ ተበተኑ ወብተጉ من فضل الله وخرج الترمذي من حديث أنس قال قال رجل يا رسول الله عند سبلو على رسول الله ملكتين عاقلها جمري لسرات واتوكل لمكا بالوستيك አው ኡጥሊቁሃ ወአተወከል ወይስ ለቅቄያት ልመካ ብሎ ሲጠይቅ ምን አሉት? ምርጥ ምክር ቃለ ዓቂለሃ እሰራት ማሰሩ ሰበብያ ነው። ከዛ ደግሞ ተወከል ምን በል ተነካ። ሁለቱ የሚጋጭ ነገር አይደለም አይደል? ኢማም አህመድ እዚህ ላይ ያልተጠቀሳል ንግግር ምን አለ? አንድ ሰው ቆይ ሚሊዮነሩ ሆኖ እንዴት ነው ዛሂድ ሊባል ይችላል ወይ ሲባሉ፣ አዎ ሚሊዮነር ሆኖ ዛሂድ ሊሆን ይችላል አሉ። ግን ቢሸርጥ አሉ ሸርጥ አሉ። አንደኛ ስትጨምር ምንም የማይሰማው ከሆነ ስትቀንስም እንደዚህ ግልጽ ነው። ይሄ ሰው ዛሂር ነው። ግልጽ ነው። የእሱን ልብነት ምንም የማይቀንስ ከሆነ በማለት የተናገሩበትን ንግግር አላቸው። ወሀዳ ኩለሁ ይሄ ሁላ ኢሻረቱን ያመላክታል ኢላ አነ ተወኩል ላ ዩናፊ ልኢትያን አነ ተወኩል በአላህ ላይ መመካት ላ ዩናፊ ልኢትያኑ ቢልአስባብ ሰበብን በማጣት ላይ የሚጻረር አይደለም። ቢልአስባብ ልሙባህ የተፈቀዱ የሆኑ ሰበብያቶችን በል እንዲያውም ቀድ የኩኑ ጀምዑሁማ ሁለቱም በአንድነቱ ማምጣት ስራን እየሰራ በአላህ መመካት አፍበል ምንድነው በላጭ ነው አይደል? ስራ እየሰራን በአላህ መመካት በአንድነት ማምጣቱ የተወደደ ነው። ወቀድ ለቂየ ዑመር ብን አልኸጣብ ዑመር ብን አልኸጣብ ተገናኘ ጀማዓት ምን አህል የመን ከአህሉል የመን የሆኑ ቡድኖችን ብዙ ጀማዎችን ተገናኘ ቃለ ብሏል። ያው ለሐጅ እንደመጡ የሚያሳይ ቃሉ መን አላቸው። ማናችሁ ሲላቸው ቃሉ ብሏሉ ነህኑ ልሙተወኪሉን እኛ በአላህ ላይ የምንመካንን ቃለ በል በእርግጥ እናንተ ሙተወኪሉን ናቸው አላቸው። ሙተአኪሉን ማለት ማለት ነው። <laughs> አብሉም ባይ ከሰው ከጃይ ናቸው አላቸው። ግልጽ አብሉም ባይ ግልጽ ነው። ለምን ዝም አትሉ? ሙተወኪል ከሆናችሁ እንግዲህ ከሰው አለመከጀል በላንቱም ሙተአኪሉን ቀጥተኛ ተፍሲር የምትበላሉ ስንል ምን ማለት ነው? አብሉን እያላችሁ ሰውን እንግዲህ እንትን የምትሉ ነው። የሰውን ንብረት ብትገቡ ኢነመል ሙተወኪል ሙተወኪል ማለት አለዚ ዩልቂ ሐበተን አንድም ፍሬ የሚጥል ነው في الأرض በምድር ላይ ወይ ተወከላል አላህ ግልጽ ነው ይተክላትና በአላህ ይመካል ግልጽ ነው አላህ እንግዲህ ከሷ ይረዝቀው ዘንድ ሲሳይን ይሰጥለት ያበለጽገው ዘንድ የሚመካ ነው እንጂ ምንም ሰበብያ ሳያደርስ በአላህ سبحانه وتعالى የሚመካ አይደለም። አብዛኛው ሱፊዮች እንዲህ አይነት ጸባይ ያለባቸው ግልጽ ነው። ጃኒበት ተወኩልን ብቻ ይዙና ሰበብያ ማድረስ የሚባል ነገር እነሱ ጋር የለም። መፍሁም ይህ ግን መሆን የለበትም። ሰውየው እየሰራ ነው፣ በአላህ ላይ መመካት ያለበት ነው። ላይ ጥያቄ ካላችሁ በመጨረሻ ነው ኢነመል ሙተወኪል አለዚ ዩልቂ ሐባ አንድን ፍሬ የሚጥል ነው የሚተክል ማለት ነው። ፊል አርዲ በምድር ከዛ ደግሞ ወይተወከል አለላህ አላህ እንዲያበቅልለት ሰበብያውን አድርሷል። ግልጽ ነው። እርሻ ላይ ያርሳል ምን ይላል፣ ከዛ ይወከላል። ሌላኛው ከሽርክ ከሚመደቡት ውስጥ ይላል ያውቃላችሁ አሽርኩ ፊ ጣዓቲ አላህን በመታዘዝ ላይ ማጋራት ነው ወይስ አሽርኩ ፊ ጣዓ አላህን አይደለም ማለት ነው። እያወራን ያለ ነው እንዳለ ካላህ ውጪ ያለ መስጠት ነው አይደል እንዴ? ሽርክ ከተባለ አሽርኩ ፊ ጣዓት መታዘዛችንን ካላህ ውጪ ላለ ለማንም ይሁን አሳልፈን በመስጠት የምንፈጽመው ሽርክ ማለት ነው። ኢዕለሙ እወቁ ይላሉ ሙአልፉ ወፈቀኒ አላህ አላህ ተውፊቁን ይስጠኝና ወኢያኩም ለእናንተም አነ ሚነ ሽርኪ ከሽርክ ውስጥ እኮ ጣዓቱል ዑለማ ዑለማዎችን መታዘዝ ዑለማዎችን መታዘዝ ራሱ ሽርክ የሚሆንበት አጋጣሚ ነው።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 ልጅ ዒሳንም ያዙ ጌቶች አድርገው ወማ ኡሚሩ አልታዘዙም ነበር ኢላ ሊያዕቡዱ ኢላህ ዋሂዳ አንድዬ የሆነውን አምላክ ሊታዘዙ እንጂ እንዲያመልኩ እንጂ አልታዘዙም ነበር ላ ኢላሃ ኢላሁ እሱ እንጂ ከሱ ውጪ ማንም አምላክ የለም ሱብሓነሁ ጥራት ይገባው ማይሽሪኩ ከሚያጋሩት وفي الحديث الصحيح بصحيح حديث أن النبي صلى الله عليه وسلم يا الله ملكتنيا تلا هذه الآية شنو قرآن أنقص أنببه على عدي بن حاتم الطائعي يا طائعي قصا يهونو بعدي بن حاتم لا أنببه فقال بلواله يا رسول الله እርሱ የአላህ መልእክተኛ አላህ እንግዲህ እነሱን ዑለማዎቻችሁን ትገዛላችሁ ይገዛሉ ብሎ የሁድና ነሳራዎችን እየተናገረው እኛ እኮ ያኔ በይሁድና በነሳራ እምነት ውስጥ አለን። ለስና ናዕቡድሁም ምን አንላቸውም ነበር፣ አንገዛቸውም ነበር። ቃለ እና አላህ እንዴት ተገዟቸው አለ ነብዩ ምን አሉ አለይሰ ዩሕሉነ ለኩም ማ ሐረመ አላህ አላህ ሕርም ያደረገውን ሐላል ያደርጉላችሁ ነበር ወይስ አልነበረም አሉ ፈቱሕሉነሁ አላህ ህርም ያደረገውን ሐላል ሲያደርጉ መርሐባ ብላችሁ እናንተም ሐላል ታደርጉ ነበር አይደለም ወዩሐሪሙነ ህርም ሲያደርጉላችሁ ነበር አይደለ ወይ ማ አሐለ አላሁ አላህ ምን ያደረገውን ሐላል ያደረገውን ሐራም ሲያደርጉ እናንተም ፈቱ ነው። እሰየው ብላችሁ እናንተስ ሐራም ታደርጉ አልነበረ ወይ? ቃለ በላ አዎ። በላ ማለት እንዴታ፣ አዎ እናደርግ ነበር። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ፈቲልከ ዒባደቱሁም እነሱም ማምለክ ማለት ይሄ ነው። አላህ ሐላል ያደረገውን ሐራም ሲያደርጉ መርሐባ፣ ሐራም ያደረገውን ሐላል ሲያደርጉ መርሐባ እያሉ ከአላህ ውጪ እንግዲህ ለፍጡራን መታዘዝ ይሄ ምን ይባላል? ሽርኩን እ ፊጣዓ አይደል? ሽርኩን ፊጣዓ እያለን እየቀራን ያለ ነው። እሱን የአምልኮ የመታዘዝ ሽርክ ማለት ነው። ከአላህ ውጪ በመታዘዝ ነው። ረዋሁ ትርሚዲዩ ወገይሩሁ ወቀድ ፈሰረ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተርግሟል። ፊ በዚህ ውስጥ ኢትኻዙል አሕባር አሕባሮችን መያዝ አሕባር ሲባል ዑለማኡል ማን ነው? የሁድ ነው። ወሩህባን ሩህባኖችንም ቢሆን መያዝ ግልጽ ነው። በእኛ ውስጥ እንግዲህ አህባር ሲባል ዑለማ ነው። ወሩህባን ሲባል ደግሞ ዑባዶችን ማለት ግልጽ ነው። አርባ በንጌቶች አድርጎ መያዝ ምን ቢሆን ኢላ ውጪ ቢአነሁ ለይሰ ማዕናሁ ቢአነሁ ነው እኮ ለይሰ ማዕናሁ ማዕናው ማለት አሩኩ ኢባዳ የሚባለው ሄዶ ለዑለማዎች ሩኩ ማድረግ ወሱጁድ ለሁም ለእነሱም ስጁድ ማድረግ ማለት አይደለም። ወኢነማ ማዕናሁ ኑህ እኮ የእሱ ማዕና ትርጓሜ ጽንሰ ሀሳብ ጣዓቱ ነው። እነሱንም ማለት መታዘዝ ነው ፊ ተግይሪ አሕካሚላህ يا الله عندنا جاجي شريعة بمك أير لي وتبديري شريعته بل لا بمتكات تبديل مالا مالا متكات مالا وتبديري شريعتي شريعة بمتكات بتحليلهم الحرام حرام ينبرون حلال في وتحريمهم الحلال حلال ሐላልን ደግሞ ሐራም በማድረግ ላይ ዋነ ዛሊከ ነው እኮ ዑለማዎች ይህንን ሲያደርጉ እሺ ብሎ መቀበል ዛሊከ ዩዓዱሁ ይቆጥሩታል ኢባደተን ለሁም ለእነሱ ማምለክ ተብሎ ነው የሚቆጠረው። ሚን ዱኒላ አካላ ለምን ከተባለ ሐይቱ ነሰቡ አንፉሰሁም ነፍሳቸው ምን ብለዋል? ነሰቡ አንፉሰው ነፍሳቸውን ተክለዋል ነው። ሹረካ አሊላህ ለአላህ ምን አድርገው ተጋሪዎች አድርገው ፊተሽሪዒ በመደንገግ ላይ ማለት ነው። እኛ ይገባናል ለዚህ ብለው አስቀምጧል። ነሰቡ ሲባል ግልጽ ነው። አስሉ ቋንቋ መትከል ማለት ነው። በቃ ለዚህ እኛ እንገባለን ብለዋል ማለት ነው። فمن أطاعهم الناس يتعززة لذلك بزيق الدالي ولا موجن لك أن تفلقوا شريان كسر ودلا تفلقوا حلال يدرقال حرام يدرقال اندي كون الناس مرحبا بلو مكبن فقد اتخذه شركاء لله لا الله تقاري انقدي أدرقوا يزوالنا صويو في التشريعي በመደንገግም ይሁን ወተሕሊሊ ሐላል በማድረግም ወተሕሪሚ ሐራም በማድረግም በቃ እነሱን ለአላህ ተጋሪ አድርጓቸዋል። በቃ እናንተ እንደ አላህ እኮ ሐላል ማድረግ ትችላላችሁ፣ ሐራም ታደርጋላችሁ። አዎ እናንተ ይገባችኋል ብሎ ሰጥቷል ነው። وهذا من الشرك الأكبر ይህ ደግሞ ከሽርክ الأكبر የሚመደብ ነው። لقوله تعالى في الآية በቁርአን አንቀጹ ላይ እንግዲህ አላህ ስብሐነሁ ወተዓላ እንደገለጸው ወማ ኡሚሩ ኢላ ሊያዕቡዱ ኢላሃን ዋሂዳ ላ ኢላሃ ኢላ ሁ ስብሓነሁ አማ ዩሽሪኩን ومثل هذه الآية ይህንን የመሰለች እንግዲህ የቁርአን አንቀጽ ደግሞ ቀውሉሁ ተዓላ አላህ ስብሓነሁ ወተዓላ ንግግር ይላል ولا تأكلوا مما لم يذكر اسم الله مما لم يذكر اسم الله عليه وإنه لفسق وإن الشياطين ليوحون إلى أوليائهم ليجادلوكم وإن أطعتموهم إنكم لمشركون ولا تأكلوا أتبلوا إلى الله مما لم يذكر اسم الله يا الله سم ያልተወሳበትን አትብሉ ይላል የአላህ ስም ያልተወሳበትን አትብሉ ወኢነሁ ለፍስቅ ሱኳ አመፅ ከአላህ ትእዛዝ መውጣት ወኢነ ሸያጢነ ሰይጣናት እኮ ለዩሑነ ኢላ አውሊያኢህም ወደ ወጃጆቻቸው መልእክትን ያስተላልፋሉ ሊዩጃዲሉኩም እናንተን ይከራከሯችሁ ዘንዳ በእነሱ ዝር ለማድረግ የእነሱን አመለካከት ትቀበሉ ዘንዳ ወኢን አጣዕቱሙሁም የአላህን ስብሓነ ተዓላ ትእዛዝ ትታችሁ እነሱን ብትታዘዙ ኢነኩም ለሙሽሪኩን እናንተ ምንድን ናችሁ? አጋሪዎች ናችሁ። ምክንያቱም ከአላህ ስብሓነ ወተዓላ ውጭ ያለን ትእዛዝ ተቀብላችኋልና። ومن هذا ከዚህ እንግዲህ አንጻር ከዚህ angle طاعة الحكام ሑካሞችን መታዘዝ والرؤساء ሩአሳዎችን መታዘዝ ባለስልጣን ማለት في تحكيم القوانين ህግጋትን በመደንገግ ላይ አልወድዕያ የተቀመጡ የሆኑ ህግጋቶች እነዚህ ደግሞ የተቀመጡት ህግጋቶች አልሙኻሊፈት ለአሕካም ሸርዕያ ሸሪዓዊ ለሆኑ ድንጋጌዎች የሚቃረን የሆንን ማለት ነው። አዎ መታዘዝ እነሱን እሺ ብሎ ሸሪዓን የሚቃረን ድንጋጌ ላይ ፊ ተሕሊል ልሐራም ሐራም የነበረውን ሐላል በማድረግ ላይ በምሳሌ አሁን ይገለጻል። ከኢባሐት ሪባ ሪባን ይበቃል ብሎ መደንገግ እና ይሄ ከሪባ አይቆጠርም፣ ይሄ ችግር የለውም ሲል መርሐባ ብሎ መቀበል ወዚና እንዲሁም ምንን ዝሙትን ችግር የለውም ሐላል ነው በቃ አሁን ከዝሙት አልፈው እንግዲህ ሊዋጥም እያመጡ ነው ወሹርቢል ኸምሪ ኸምርንም መጠጣት ይቻላል ብለው ሲደነግጉ እሺ ከአስራ አምስት ዓመት በላይ ከሰማን ከአስራ ስምንት ዓመት በላይ ይሁን እንጂ ችግር የለውም ወሙሳዋት አልመርአ ሴት ልጅን እኩል ነች ብሎ መደንገግ የሴት እኩልነት ተብሎ ሊረጁል ለወንድ እኩል ነች ተብሎ ማስቀመጡ ፊልሚራት በምን በውርስ እኩል ነች። በቃ እኩል ነው መውረስ ያለባት። ለዚህ ነው እንግዲህ ለዱንያ የዱንያ ጥቅም ላይ ያሉ አላህ ያዘነላቸው የመረጠላቸው ሴቶች ሲቀሩ ሲጋቡም በምንድን ነው? ኒካህ ኒካህ ትላለች በሸሪያ ማለት ነው። ሲፋቱስ የት ነው የምታገኛት? በፌደራል በፌደራል ህግ ነው ምን የምትለው የምትፋታው። ለምን እኩል ነዋ ንብረቱ የሚካፈለው አይደለ? እንደ ሸሪያ ግን አይደለም። የተደረገበት ምክንያት ሕክማ አለ። ውርስ ላይ ደግሞ ሊዘከሪ ሚስሉ ሐብል ኡንሰየይን የወንድ ልጅ እጣ ከሴቷ እጥፍ ነው የሚሰጠው። የተሰጠ አንዳንድ ጊዜ የምትበልጥበትም ሙናሰባ ይኖራል። ይሄ የተደነገገበት ሁሉም ጣጣ እንደ ሸሪያ እኮ ወንድ ልጅን ነው የሚመለከት። ሴት ልጅ እጅና እግሯን ይዛ ብቻ ነው መግባት ያለባት ባሏ ጋር ስትገባ። እያንዳንዱ መስኡልያ የሚመለከት እሷ ሚሊዮነር ብትሆን አታወጣ። አለማውጣት መብት አላት። ባንክ አስቀምጣ ካንተ የቤት ወጪ መጠየቅ ትችላለች እንደ ሸሪያ። እፎ ይሄ ሁላ ነገር ነው የተቀመጠው ማለት ነው። ግን እነሱ ያከበሯቸው መስሏቸዋል። በቃ ሴት ልጅ ከወንድ ጋር እኩል ነች ያሏቸው ዶሮን ሲያታልሏት በመጫኛ ጣሏት ይባላል አይደል? መስኩል የሆኑ መስሏቸው እስቲ ያው እኩል ነን አሉ። የተሰለፉ እኛ የቢሮ ሰራተኛ እንሆናለን። ግማሿ ደግሞ አይኔ እስካባተር መንዳት እችላለሁ እስካባተር እስካባተር ላይ የሚሰሩም አለው። የቀን ሰራተኞች እንኳን አላያችሁ እኩልነት ተብሎ የቀን ሰራተኛ ሴት ብቻ ነው። እንደውም ከመሀል በእንደ ምርቃት ነው መሀል ላይ የምታገኙ። ይሄ ሁላ እኩልነት ተብሎ ሴቶቹ ወላሂ የመጨረሻ እኮ አሁን እዩ፣ ተመልከቱ። ከውጪ ደክመው ይመጣሉ። ተጨማሪ የት ደግሞ ይደክማሉ። እቤት ቤትም የሚመለከታቸው እነሱን ነው፣ ውጪ የሚመለከት እኩልነት እኩልነት ሲሉ ያው የእጃቸውን አገኙ። ከዛ በኋላ ወንድና ሴት እንኳን የወንዱ ልጅ ይለሰልሳል ከሴቷ የወንዱ ይለሰልሳል። አብሽሩ ምናምን ብላ እኮ ግንባርን ስትይ ትልጣል። እቤት ውስጥ እንኳን ማለት ነው። አንተ በቃ እንደው የበፊት ግን እንደዚህ አልነበረም። ሰውየው ራሱ ከውጪ ሲመጣ ደክሞት ሰርቶ ሲመጣ ሚስትየው አብሽር ስትለው ድካሙ ሁላ ጠፍቶበት አንበሳ ነው የሚሆነው በቃ አሁን ግን ሁለቱም እሷም ድካም ይዛ ነው የምትመጣው ቤት ውስጥ ከዛ ድካሙ አድክሟታል። خلاص እያንዳንዱን ሀቅ መጠባበቅ የሚባል ነገር የለም ቤት ውስጥ በራሳቸው ጊዜ እንግዲህ እኩልነት እኩል እውነት መሰላቸውና ሄዱ። ደግሞ ብዙ ጊዜ ምንድን ነው የሚሉት መጫወቻ ነው የሚሆኑት። የቢሮ ሰራተኛ ምን ትሆናለች? ሰው ነች መቼስ። እዛ ውስጥ ስንት ነገር ነው። ከዛ በኋላ የማንም መጠቃቀሚያ ነው የሚሆነው። ብዙዎቹ ኢላ መን ረሒመ ረብ ይሄን ነው ነው በቃ መብት መብት ተብሎ እኩልነት ተብሎ እየተሰጠ ያለው መጀመሪያውን እኮ እነሱ ሰው ከቤት አውጥተው የማን መጠቀሚያ ያላረጓት ለራሳቸው እኮ ነው የፈለጓት። ሴክረተሪ ትሆናለች። ከዛ በኋላ እያለ እያለ management ላይ እናስቀምጥሻለን أبشر። ወይ ባሀቱ ሱፉር ከዛ ደግሞ አይ ይሄ ከምን ጋር ሄድም ካለንበት ከስንተኛው ከአንደኛው ክፍለ ዘመን ጋር ሄድም السفور سفور ያስፈልጋል سفور ማለት ማለት ሴት ከሽፉል ወጅ ፊት መግለጽ በቃ ሴት ልጅ ፊቷን ገልጻ ትሄዳለች ከሽፉል ወጅ ማለት ወልእክትላጥ ሴትና ወንድ ምን መደበላለቅ ተደባልቀው በቃ ያው መራቀቅ ብለውታል። ተደባልቆ አንድ ላይ መሄድ እሳትና ጭድ አንድ ላይ ሲሄደ አስቡት እንግዲህ የሚሆነውን ነገር ማለት ግልጽ ነው። ወልእክትላጥ ወልእክትላጡ መደበላለቅ አው ተሕሪሙል ሐላል ወይም ሐላል የሆኑ ነገሮችን ሐራም ማድረግ ምሳሌ ሐላል ነው አይደል እንዴ? ከመንዕ ተዓዱዱ ዘውጃት ሚስት የሚስት ቁጥር ማብዛት ወንድ ልጅ ከአንድ በላይ መግባት ይሄ ሸሪያ ደንግጎታል። እንደውም አሁን ላለንበት ለሀያ አንደኛው ክፍለ ዘመን ምርጥ መፍትሄ ማለት ከአንድ በላይ ማግባት። በደንብ አዳምጡ። አሁን ላለንበትም ለወደፊቱም በተለይ አሁን ከዚህ በኋላ ላለው ገብቷቸዋል። አሁን ላለንበትም ከዚህ በኋላም ለሚመጣው እንደውም መብቴ የትኛው ነው? ተዓድዱ ዘውጃት ነው፣ ከአንድ በላይ ማግባት። እንዴት ይሁን እሺ? እንዴት ይሁን እሺ? ሴቶቹ ምን ይሁን እንዴ? እንደ ሬሾ እኮ ሲሰላ ሁሉም አንዳንድ ደርሶት ራሱ ይተርፋል። ተዓዱዱ ዘውጃት ነው የሴቶችን እንግዲህ ምንነት የሚጠብቅላቸው ወይላ አለበለዚያ ሰውየው እንግዲህ እንዴት ነው ዝሙት ያድርጉ አይባሉም መቼም አይደል? ተዓዱዱ ዘውጃት ይሄ በቃ ያለ ነገር። እስቲ ትምህርት ቤት ውስጥ ዞር ብላችሁ ክፍል ውስጥ ይሁ የሴት ቁጥርና ወንድ አይደለም እዚህ መድረሳ እንኳን ማረጋገጥ ትችላለህ። ባጭሩ ሌላ እንኳን ቦታ ሳትሄድ በቃ ይኖራል ነብዩ ያሉት ሆኗል አሉ ነው ሆኗል። ሴቶች በቃ በዝቷል። የት በቃ ይሄ የነብዩ صلى الله عليه وسلم ንግግር ነው። እንደ ሴቶች እንደሚበዙ መፍትሄው ታዲያ ምንድን ነው? ለዚህ ነው የስተርኑ ዓለሞች ይህንን ይህንን እያዩ የሚሰልሙ ስንቶች አሉ። ግልጽ ነው። ይህ የሰው ህግ አይደለም። በቃ ግልጽ ነው። future ለሚከሰተው ነገር አስቀድሞ የተናገረ ከነ መፍትሄው ጭምር ወስተማው ደግሞ ዓለም እኮ ያመጣልም ችግር ይናገራል እንጂ መፍትሄ አለው። ኢስላም ግን ችግር ይመጣል ከነ መፍትሄው ነው ሁሉም ነገር የሚያስቀድም። ግልጽ ነው። ስለዚህ ተዓዱዱ ዘውጃትን ግን ምን ይላል? ሐራም ከአንድ በላይ ማግባት። ሄዳ እኮ ብትከስ እኮ ይታሰራል። ሌላ ሚስት ቢያገባ ብትከሰው ምን ይላል? ይታሰራል። አሁን እኛ የእኛን ሸሪያ አይደለም እኔ በኒካ ባገባ ሌላ ሚስት ብትከስ ምንም የለም። በእኔ ያገባሁት በምንድን ነው? በራሴ ህግ በተመለከተ ገጽ ነው። በዚህ አይነት ግን ያለ በተቀመጠው ህግ በፌዴራል ከሆነ ግን ምን ነው ብትከስ በቃ ትታሰራለህ ትታሰራለህ። ሌላ ብዙ ነገሮች ይመጣባል። ተዓዱዱ ዘውጃት አስለን በመጀመሪያ ደረጃ ሴቶቹ ራሱ ተርቢያ ሳያገኙ ከአንድ በላይ ብታገባ እኮ መፍትሄ የለውም። ጭንቅላታቸው በዚህ ላይ ያመኑ ለእህቶቻቸው የሚያዝኑ ምርጥ ሴቶች መፍራት አለባቸው። መጀመሪያ በቃ ሌላ ሲመጣባት ጣውንት እህቴ ነች ከኔ ጋር ሙሻረካ አድርገን ተዋደን መኖር አለብን ምትል መኖር አለበት። ወይላ ምንድን ነው መፍትሄው? ምንም ይላል እዚህ ቤት ውስጥ አምጥተህ ምንድን ነው የሚሆነው? ጦርነት ነው የሚሆነው ማለት ነው። የጦር አውድማ ነው የሚሆነው። ወማ አሽባህ ዛሊክ ይህንን የመሳሰሉ አለ ይሄ ሁላ እንግዲህ ወማ አሽባ ዛሊክ ሚን ተግይር አሕካሚላህ የአላህን አሕካም መቀየር ማለት እዚህ ናችሁ። የአላህን አሕካም መቀየር ማለት ነው። በቃ ይሄ የአላህን አሕካም መቀየር ነው። በቃ አላህ የደነገገው ወስቲግዳል ይሃ መለወጥ ነው። ቢልቀዋኒን ሸይጣንያ ሰይጣናዊ በሆነ ህግ መለወጥ ማለት ነው። ፈላህ የሌለው ማለት ሰይጣናዊ የሆነ ህግ ነው። ፈመዋፈቀው ማስለም የህግጋቱ ኬት እንደመጣ ልብ ብሎ ማስተዋል ነው። የኛውን አብዛኛው የምንተዳደርበት ኬት ነው የመጣው? የግሪክ ነው አይደል? አብዛኛው የተወሰደው ከግሪክ እኮ ነው የተወሰደው። ዲሞክራሲ ከሚለው እንኳን ብታየው የምን ቋንቋ ነው? ግሪክ ነው አይደል? ፈመዋፈቀሁም የገጠማቸው አላዳሊከ በዚህ ወረዲየ ቢሂ በሱም የወደደ ወስተሕሰነው የነሱ ምርጥ ነው፣ አረ የነሱ እኮ ምርጥ ነው እያለች የምትሄድ ከሆነ ሙሽሪክ ይህ ሙሽሪክ ነው፣ ካፍር ነው። ወልዕያዝ ቢላህ አላህ ከዚህ ይጠብቀን። የአላህን የመሰለ ሁክም አለ እንዴ? የለም መብቴ ነው በቃ ለዓለም መብቴ ብሎ የመጣው ነገር እያንዳንዱ ነው። ሴት ልጅ እኮ በክብሯ ነው የምትቀመጠው። ወላሂ እንደ ሸሪዓ ከሄድን ሴት ልጅ እኮ ኸላስ ራሷን መጠበቅ ብቻ ነው የሚጠበቅባት። ሸሪያ መማር ሸሪያ ማወቅ ብቻ ሌላ ምን አላት? ምንም ቤት ውስጥ ምንም ግዴታ የለባት። ቅሪ ተማሪ ቅሪ ተማሪ ዲንን ወቂ ራስሽን ጠብቂ خلاص ሌላ ነገር የለባት ከዚህ ውጪ ያለው ጣጣው ላይ የማን ነው የወንዶች ነው የአባት የወንድም የባል በቃ እሷ የሚመለከት ጉዳይ ነው ጉዳዩ ገፍቶ ብቻ ሲመጣ በጣም ችግር ቤት ውስጥ ካለ ሴት ልጅ ወጣ ልትሰራ የምችልበት እንትኖች ሊኖሩ ይችላል እንደ ደሩራው እንጂ ምንም የለባትም ሴት ልጅ ግልጽ ነው። ወንድም ይሰራል፣ ይለፋል፣ ሄዶ ምን ይላል ያመጣል፣ ለምኗን ይሰጣል ለእህቱ አይደል? አባትም ለልጁ ይሰጣል። እነሱ የቤት ስራ ሀታ የስራ ዘርፉ እንዴት ደስ ይላል። ወንዱ ምን ብሎ ይመጣል ውጪ ሰርቶ ይመጣል። ሴት ደግሞ ቤት ውስጥ ያለውን ስራ ትሰራ። እያንዳንዱ ጽድት ወንድ ልጅ የውጪ ስራ ይሰራል። ሰራተኛ ያስፈልጋል። አሁን እኮ ልጆቹ የሚያድጉት በማን ነው? በሰራተኛ። እዝቃውም የሚሰራው ምግቡ በሰራተኛ። ምግብን እንኳን ነሽጠ እንኳን አትበላ። በዛ ላይ ስንት ነገር ይባክናል። እንደ ሚስት ይሆናል አይሆንም። ግን የስራ ዘርፍን እሷ በቃ ምንነቷን ማንነት ሴትነቷን ጠብቃ አምራ ተውባ ምን ብላ ይሄ ነው በቃ የሚጠበቅባት የቤት አለ ውጪ ደግሞ እሱ እንዴት ደስ የሚል ህይወት ነው ግጥም አሁን ግን አልሸሹም ዞሯል የእሷን ስራ ማን ያዘው ሰራተኛ ሌላ አለ እንዴ ምንም እኮ የለም እኮ ሰራተኛ ይዟል ሌላ ነገር የለውም ሰራተኛ ሐቂቃ በቅርብ ቀን የተከሰተ ክስተት ልንገራችሁ ልጆቹን ኒካ ሰርኩላቸው ምን ነኝ እንደ ሆነው ማለት ከነገረኝ ውስጥ እነሱን ሱልህ በመካከላቸው እንዲፈጠር ልጅቷ የተማረች ነበረች፣ ተምራለች። እና እሱ ግን ያው መጀመሪያውኑ የእሱን አቋም ታውቃለች። እንግዲህ አንቺ የቤት እመቤት ሁኚ፣ ያው ብትማሪ ምንም ብትሆን ተዩና እሱ ስራ አለው በደንብ የሚያስተዳድራ ምንም አይቸግር፣ ቤት ቀን ተቀመጨ። እዛ ያው ብዙ ጊዜ ቆየች። የመጀመሪያው ዚዋጅ ሀያት ላይ ሸህረ ለአሰል ሲያልፍ እኮ ነው ሁሉም ይታወቅ። ጉድና ጅራት ከኋላ ነው ይባላል። መጀመሪያ ላይ ሁሉም ይከንፋል። ከዛ በኋላ ምን ተከሰተ? ከቆየች በኋላ ስራ ካልሰራው አለችው። ምን ይቸግረናል? ለምን ትሰሪያለሽ? እሷ ደግሞ ምን ትላለች? አይ እኔ በቃ የራሴ ስራ እንዲኖረኝ ይፈልጋል። የራሷ ስራ መኖር የተፈለገው ለምንድን ነው? ለቤቷ ልትል ነው። የቤቷን ያሟላል። እኔ አንቺ ቤት ከወጣሽ ምንድን ነው የሚያስፈልገው? ገልጽ ነው። እሱ ቁርሱን ከሚስቱ ጋር በልቶ ምሳውንም አብሮ በልቶ ደስተኛው ነው የሚለው ነው የፈለገው። የራሷ ስራ ምናምን መዘነጥ ነው ወይስ የፈለገ ምንድን ነው ትርጉሙ ምንድን ነው? ከዛ በኋላ በቃ እየደጋገመች በብዙ ጊዜ ከዛ ምን አላት? የራስሽ ስራ እንዲስኖርሽ ነው የምትፈልጊው አላት። secretary ነው ምናምን የ management ውስጥ ምናምን። ከዛ ምንድነው ያደረገው ልጁ አሁን ስራ የምታገኝበትን ቦታ ሄጄ እነግርሻለሁ፣ ሄደሽ ስራ ሳታገኝ ቤት እንዳመጫለ ልጁ والله ማለት ተናዶ መክሯት ገጽቷል እንዴ ስላለች ማለት ከዛ በኋላ እኔ ትምህርት እንዲሆን ነው የምነግራችሁ ክስተቶች ግልጽ ነው ይኸውልሽ ክፍለ ከተማ እዚህ ወደዛ ወደዛ እያንዳንዱ አቅጣጫዎችን እዛ ሄደሽ ስራ ታገኛለሽ ይቻላል። ከዛ በኋላ እቤት ጠበቃት። ስትመጣ ስራ ገባሽ አላት። አላገኘሁም ምናምን ከዛ በኋላ እኔ ሙሚና በቃ ተቂያ አላህ የምትፈራ የአላህን አዋሚር የምትፈጽም ብዬ ነበረ አንቺን የፈለግኩሽ ግልጽ ነው። እንጂ እንዲህ አይነት ነገር አነባ ከላስ የኔና ያንቺ ሀያት እዚህ ጋር ይቀራ ይቆማል አላት። በቃ መጀመሪያ አስረድቷት ስለነበረ ማለት ከዛ በኋላ ፈታት ጠላቅ የት ሄደች? ወደ እናቷ ጋር ተመልከቱ። እዛ ከሄደች በኋላ አሁን ላይ ወላሂ እሱ ያለላትን ውለታ ስታጠነጥን ምን ስትል ሁል ጊዜ በቃ ማለት ሚሴጅ ትልክለታል። ማለት ያው እንዲመልሳት ማለት ትፈልገዋለች። ግን ላ የንፈው ነደም ባዕደል አደም እኔ ግን ያው እንደ ሽማግሌ ይሄን ነገር እስቲ ከታረመች ጥሩ ነው ብዬ ነው የነገርኳት። ግን ስታስቡት እስቲ ፀሐይ አይንካሽ፣ ብርድ አይንካሽ፣ እቤት ውስጥ ተቀመጪ፣ ምንም ችግር የለውም። የዱንያ ምንም አይቸግራቸውም። እኔ ካልሰራው ቢሮ ይጂ ምናምን ቁጭ ማለት አለብኝ። ምንድን ነው ቆይ ወንበሩን ከፈለገች ቤት ይገዛና ወንበሩን መቀመጥ ነው። ጠረጴዛ ምናምን ካስፈለ ሌላ ነገር ምንም አላህ ሙስተዓን። ይሄ ይሄ እንግዲህ ሸሪዓን የሚጻረርን ነገር እያመጡ ያሉት ማለት ነው። አሸይጣን እያለው ነው ፈመዋፈቀው ለምንድን ነው ያለው? ቀዋኒኑ ሸይጣን እያለበት ምክንያት ተመልከቱ። ዩሕዲት በይነ ዘውጀይ አልፍራቅ አይደል በሱ ምክንያት ባልና ሚስቶች ይለያያሉ ልጆች በስነ ስርዓት በተርቢያ አያድጉም ይሄን ብዙ ብዙ እስቲ የሴቶች መራቆት መታየት ሁላ የሚመጣው ከምንድን ነው ሴቶቹ ከባላቸው ውጪ መማገጥ ጭምር የሚያመጣው ያ ነው فمن وافقهم على ذلك ورضي به واستحسنه فهو مشرك كافر والعياذ بالله ወሚን ዛሊከ ተቅሊዱል ፉቀሃ ሌላኛው ደግሞ ፉቀሃዎችን በጭፍን መከተል ተቅሊዱል ፉቀሃ ማለት በጭፍን መከተል ቢላ ደሊል ማለት ቢትባይ አቅዋሊህም ንግግራቸውን በመከተል ፉቃዎችን አሁን ደግሞ ፉቃሃዎች ላይ እንሂድ። ፉቃ ስንል ያው ምሳሌ የሻፊዕያ ስንት መዛሀብ አለ? አራታ ሀገራችን ላይ ሻፍዕያ? ሐንበልያ ማሊክያ ማን ንገሩኛ። ማሊክያ አይደል ሐነፊያ እኛ የመሳሰሉት አራቱ መዝሃቦች እንግዲህ የተለያዩ አመለካከት የሚይዙበት አቋም ሊኖር ይችላል፣ ይከሰታል። ይሄ እንግዲህ የኔም መዝሃብ እንግዲህ አለቅም የሙጥኝ ብሎ የሚይዛል ذلك تقليد الفقهاء باتباع أقوالهم ንግግራቸውን ይከተላሉ المخالفة للأدلة دليل من የሚል የሚቃረን ኢዳ ካነት ትዋፊቁ አህዋአ ኢዳ ካነት ከሆነች ትዋፊቁ ምን ምትል የምትገጥም ከሆነ አህዋአ ባዕድ ናስ የከፊል ሰዎችን ምን ስሜት የምትገጥም ከሆነ አህለ አህል ያው አህዋ የሚለውን ነው። አህዋ ብትሉ ቆንጆ ነው። ኢዛ ካነት ከሆነች ትዋፊቁ ምገት አህዋ አባዕቢናስ የከፊል ሰዎችን ስሜት ወማ የሽተሁነሁ ምን የሚሉትን የሚፈልጉትን ከገጠመላቸው ምሳሌ ከማ የፍዓሉ ባዕዱ ከማ የፍዓሉ እንደሚተገብሩት ባዕዱ አንሳፊል ሙተዓሊሚን ገና አንሳፍ ማለት ምን ማለት ነው? ሙተወሲጥ ማለት ነው። በእድሜያቸው ምን ይሆኑ? መን ካነ ሙተወሲጡል ዑምር እድሜው ገና እንጭጭ ሆኑ ማለት መካከለኛ መካከለኛ እድሜ ላይ ያሉት ይመስል እንደው መካከለኛ እድሜ ላይ ያሉ ሰዎችን ይመስል አልሙተዓሊሚን ገና ምንድናቸው? ተማሪዎች ሙተዓሊሚን ነው። እነዚህ ገና መካከለኛ እድሜ ላይ ያሉ ተማሪዎች ስሜታቸው የሚገጥመውን ይከተላሉ ነው ግልጽ እቺ አኬ ከኔ ጋር ቆንጆ ነች ምናምን ነገር ያው እንደምታየው ማለት ነው ተካልፏል በቃ ይህንን እኔ መርጨዋለሁ ምናምን ከስሜቱ ጋር ስለሚሄድ ነው ሁሉማ ፎቶ የሚመቸው የወደቀ የወደቀ እዚህ ግባ የማትለው የተናገረውን ንግግር ብድግ አድርጎ ማለት ነው ግልጽ ነው አሁ በቃ ከሱ ጋር ከስሜቱ ጋር ስለሚሄድ ይሄ በጣም ማሻአላ ምናምን ብሎ አጣፍጦ ይወስዷል ነው። ዘፈንም እንደው አላለው የሚልም ሲመጣ ነው ማሻአላ ይሄ ቆንጆ ነው ምናምን ከኛ ጋር ይሄዳል እየመረጠ ማለት ሚን ተለሙሲ ሩኸስ ምሳሌ ምንን ይመስል ተለሙሲል ሩኸስን ይፈልጋሉ እነዚህ አንሳፍል አሁን ያስቸገረው ይሄ ነው። አንሳፍል ሙተዓሊሚን እኮ ነው ያስቸገረው። እድሜው ገና የእውቀት ላይ ገና ትንሽ ግልጽ ነው። እዚህ ግባ ማትለው ያለው ነው የሚያስቸግረው ፊትናን የሚያሯሩጠው ማለት ነው። ተለሙስ ሩኸስ ባለ ማለት ሩክሳን መፈለግ ያለበት በቃ እየፈለገ ማለት ነው። ሁሌ ወልዋጅብ ግዴታው እኮ አዩ ኸዘ ቀውል ልሙጅተሂድ ግን ዋጅቡ ምንድን ነው? እኛ ላይ ግን አዩኸዘ ሚን ቀውል ሙጅተሂድ የሙጅተሂዶችን ንግግር ምን ማለት መቀበል ነው አረ መያዝ ነው ማዋፈቀ ደሊል ምኑን የገጠመ ደሊል የገጠመ ነው አንቺ ሻፊዕያን መከተል ግዴናት ግዴታ ነው ተብሏል እ ማሊክያ ሐነፊያም ግዴታ አይደለም ደሊል የገጠመውን መከተል እ ግድ ነው በቃ ግድ ነው ማንንም እኛ እነ ኢብኑ አናቃቸው የኛ ዘር አይደሉም አረብ ናቸው። ለዛም የሳውዲ ዝርያ ነው ያላቸው። እኛ የትም አናቃቸውም በይልማቸው እንጂ እንወዳቸዋል፣ እናከብራቸዋል። እነ ሼክ አልባኒ ሊማዳ ለምን ሊአነሁም ዑለማ አረል ዓሊሞች ናቸው። ኡማውን በደሊል የሚመሩ ምርጦች ስለሆኑ ነው የምንወዳቸው። ንግግራቸውን ከመቀበል አልፈን እንወዳቸዋለን። ወይጥራህ ደግሞ መወርወር አለብን። ማካለፉ የተቃረነው እንደው ደሊልን መከተል ባይሆን ኖሮ አብደላ አልሐረሪን ነበር የምንወደው። ለምን ወላ ሀበሺ ምናዊ ነው ኢትዮጵያዊ የሀገራችን ሰው ነው። እሱን ነበር የምንከተለው። ግን እዚህ ግባ የማይባል ደሊልን የሚቃረን የሆነ ግልጽ ነው። እንኳን ደሊልን አይደለም አቅል የሚቃረን የሆነ ተግባር ነው የሚሰራው። ግልጽ ነው። ከካፊር ሴቶች ጋር ዝሙት ብታረግ ችግር የለውም። ፈቷ ከሙስሊም ጋር ነው እንጂ ከማን ጋር ከካፊሩ ሴቶች ጋር ዝሙት ብታረግ ችግር የለውም። ተመልከት እንግዲህ ይሄ አሁን ጄኔሬሽኑ ማበላሸት ማለት ነው አይደል እንዴ? ሱብሃንአላህ ጭንቅላት ላይ ሂጃባቸውን አይታቸዋል። የአህባሾች ሂጃብ ሴቶች ከላይ ጭንቅላቷ ምናምን ትሸፍነዋለች። ምን ፀጉሯ አጭር ነው ረዥም እንዳይታይ ተፈልጎ ነው እንደ ሂጃብ ማለት። ከስር ሱሪ ያደርጋሉ። አልገባችሁም? ፊትና ያለው የቱ ነው? ጭንቅላቷ ላይ ነው እንደ ፈተና ያለው እሱ ላይ እንደውም ላይሆን ይችላል። ያው አጭር ፀጉሯ ሊሸፍንላት ይችላል። እንደዛ ካለች ጭንቅላቷን ሸፍና ሂጃብ አድርጋ ከስር ግን እንዳለ በቃ ፊትናውን ለቀዋለች። ይሄ ነው ከአቅል ጋር እንኳን አይሄድ አረ እንኳን ከነቅል ጋር አይደለም፣ ከደሊል ጋር አይደለም፣ ከአቅል ጋር የሚሄድ ነገር ነው። ይሄ የመሳሰሉ ስለዚህ ከደሊልን ስለተቃረነ ነው ማንቀበለው ግልጽ ነው እንጂ በመውደድማ ቢሆን ኖሮ የሀገራችን ሰው ስለሆነ እሱ እንወደው ነበረ ግልጽ ነው ግን ደሊል እንድንጠላው አደረገ ግልጽ ነው በምድር ላይ እሱና እኔ እንኳን ብንሆን ማለት ነው አልከተለው ሌላው ለማ ባይኖር ማለት ነው ግልጽ ነው በዚህ አመለካከቱ ማለት ነው ግልጽ ነው እንኳን አይደለም ሌላ ዑለማ ደሊል የሚሰጥ ኖሮ አይደለም ማለት ነው። ቃለ ለአይመቱ ረሒመሁላህ ቃለ ለአይመቱ ረሒመሁላህ አላህ ይዘንላቸውና አራቱ መዝሐብ መሪዎች ራሳቸው ኢማሙ ሻፊዒም ኢማሙ ማሊክም ይሆኑ ሁሉም ማለት ነው ረሒመሁላህ ምን ይሉ ነበር? አልሐምዱሊላህ ይህዲኩም አላህ ስለሽ በለው ኩሉ ዩእኸዱ ሚን ቀውሊ ሁሉም ከንግግሩ ይያዛል ወይ ይትረክ ምን ይባላል ይተዋል ማለት ንግግሩንም እንቀበላለን እንትዋለን አይደል ኢላ ረሱላላህ ሰለላሁ ዐለይሂ ወሰለም ማን ሲቀሩ ነብዩ የነብዩን ንግግር ስንፈልግ እንቀበላለን ስንፈልግ እንተዋለን የለም የማንንም ንግግር ግን በቃ ከደሊል ጋር ካልገጠመ እንተዋለን ምሳሌ ኢማሙ ሻፊዒ የነብዩ ሰለላሁ ዐለይሂ ወሰለም ንግግር የሚገጥም ካመጡ ግን መቀበሉ ዋጅብ ነው። የማን ንግግር ስለሆነ የነብዩ ንግግር እንጂ ቢላ ደሊል ከሆነ የሁሉንም ንግግር ማንሳትም መቀበልም መተውም ትችላለህ። ቃለ ኢማም አቡ ሐኒፋ ኢማሙ አቡ ሐኒፋ ስማቸው ማን ነው? እስኪ ንገረኝ። ሴቶች እ ስማቸው ማን ነው? ኑዕማን ኢብኑ ሳቢት ይባላል። ኑዕማን ኢብኑ ሳቢት ይባላል። ምን ይላሉ ረሂመሁላህ ኢዛ ጃአ አልሐዲሱ ሐዲስ ከመጣ አሉ عن رسول الله صلى الله عليه وسلم كنبي حديث كمتا فعلى الرأس والعين على الرأس والعين መቀበል አለበት ወዲያው ማለት ነው ያለምንም ጥርጥር ራሴን አይኔን ብለህ እንዳትፈስረው እሺ ራሴን አይኔን <laughs> ብለህ እንዳትፈስረው መጣምን ወዲያው ማለት ነው። እሺ አልዓይን ወራእስ ማለት ያ አራእስ ወልዓይን ማለት ወዲያው وإذا جاء عن ከሰሃቦች ደግሞ ከመጣ መረጃ فعلى الراس والعين ግልጽ ወዲያው መረጃውን እንቀበላለን ያለምንም ማመንታት ማለት وإذا جاء عن التابعين ግን መረጃ ቢመጣ እሳቸው ምንድን ናቸው? ታቢዕይ ናቸው። እሺ እንዳትረሳ ወሁም ሪጃል ወነህኑ ሪጃል እኛም رجال ነን እነሱም رجال ናቸው አሉ ለምን ራሳቸው ታዲያ አንተ ግን አሁን መተህ ምናምን ሁም ሪጃል ወነህኑ ሪጃል ትላለህ እንዴ ማን አንተ እሳቸውማ ታቢዕይ ስለሆኑ አንተ የማን ቤት ነህ አልገባችሁ እኛ ራሱ የታቢዕዮች ንግግር ቢመጣ አልአይን ወራእስ ሊሆን ይችላል ገብቷል አልገባችሁ እሳቸው ግን ራሳቸውም ታቢዕይ ስለሆኑ ምን አሉ فهم رجال ونحن رجال፣ እነሱም رجال ናቸው፣ እኛም رجال ነን። እንግዲህ ልዩነት የለም ማለት ዩሪዱ ፈልገዋል ረሒመሁላህ አምሳለሁ አምሳያቸው ሚነል አይመቲል ኪባር ትልልቅ የሚባሉትን አይማዎችን የፈለጉት ግን አንተም ተነስተ እንግዲህ እንደዚህ እንዳትል ፈውዛን ምን አሉት? ፈውዛን እንዴት ጥንቃቄ እንደመነው ወቀድ ስተገለ በእርግጥ እችን ንግግር የሚጠቀማት አለ እንግዲህ እችን ንግግር የሚጠቀምባት አለ ማለት ያለ አግባቡ ማለት ወቀድ ስተገለ ማለት ያለ አግባቡ የሚጠቀምባት አለ ነው። هذه الكلمة ይህችን ንግግር ማን ያለው? አቡ ሐኒፋ ያሉትን ሁም ሪጃል እ ወነህኑ ሪጃል የሚለውም ይጠቀማሉ ቢልከሊማ ባዕዱ አንሳፊል ሙተአልሚን እነዛ ገና እድሜያቸው ገና የሆኑ እንደው መካከለኛ እድሜ ላይ ያሉ ተማሪዎች አለዚነ ጀዐሉ አንፉሰሁም ነፍሳቸውም ያደርጉ ፊ መሳፊል አኢመቲ አልሙጅተሂዲን ትልቅ በቃ ሙጅተሂድ ደረጃ ላይ የደረሱ አይማዎች ሰልፍ ላይ የሚያደርጓል። ሙሳፍ ማለት ማለት ሙሳፍ ማለት ሙሳፍ ማለት ማለት እ ሰልፍ አይደል ሰልፍ ላይ የሚያደርጉ በጣም ትልልቅ አይማ ሙጅተሂዲን ደረጃ ላይ የደረሱ ይመስል ትናንት በቃ ራሱ እኮ በቅርብ ጊዜ ነው ሰፊናና ሹጃን የጨረሰው። ከዛ እነዚህ ትንንሽ ሪሳላዎችን ቀርቷል። ልክ እንደ አይመሲል ሙጅተሂድን ራሱን ቁጭ ያደርጋል። ቆም ላ የዛሉነ ጁሃለን እነሱ ጃሂል ከመሆን አልተወገዱም ማለት ልክ እንደማ እንደ ሐሰን ታጁ ይመስል ግልጽ ነው። ግልጽ ነው ከሱ ከድፍረቱ ድፍረት አልባኒ ሙሐዲስ ሀዚህ ዘማ የተባለውን ለመተቸት ይሞክራል። ይህንን ሀዲስ ላይ ተሳስቷል። እሱ እስቲ ስንት ሀዲስ አፍዛል ብለህ ብትጠይቀው እኮ ያፈዘው ሀዲስ ከመቶም እንኳን አይ መቶ ይላል እንዴ ብዙ ነው። አርባይንን እስቲ ንገረኝ በለው። አርባ ሁለተኛው ሀዲስን ንገረኝ በለው። እነሱ እኮ ስንት ሺህ ሀዲስን በቃላቸው ያዙትን ሀዲስ ተሳስቷል ለማለት ይሞክር። እዚህ ሱሪውን ይጎትት እንጂ ምን ያውቃል? ጢሙን ላጭቶ አክስቱን ይምሰል እንጂ ምንም የሚያውቀው ነገር አለ? ወላሂ ብታዩት ወላሂ ሀታ ብታዩት ዛሂረን ሙስሊም ነው አትሉም። እኔ ስለማውቀው ነው የምነግራችሁ። ግልጽ ነው። እንደ የሰፈሬ ሰው ስለሆነ ነው የምነግራችሁ። ሙስሊም ነው ወላሂ ሐቂቀተን ይሄ ሙስሊም አይመስል እንዲህ ስታዩት ራሱ ሙስሊም ግን ሼክ አልባኒ እንደዚህ ተሳስተዋል ብሎ የሚናገር ሰው ምን የሚያውቀው ነገር አለ? ምን የሚያውቀው ነገር አለ? ስለ ሐዲስ ግልጽ ነው። ዝም ብሎ በቃ ኪታቡን እየተረጎመ ይቸርችር። ያ ነው አይደለ? ይተረጉማል። እሱን ማንን ለመተቸት ይፈልጋል? እነዚህ አይመቲል ሙጅተሂዲን ትንሽ ትንሽ ወላሂ በሱ አፍ አይደለም እንደዚህ ታላላቅ አኢማዎች አይደሉም። የአንዋር ደረሳ እንኳን ሊነካ አይገባም። በሱ ምላስ አይገባም። በሱ ምላስ ግን አይመትል ሙጅተሂድ ላይ ምላሱን ለመልቀቅ ይሞክራል። ሱብሃንአላህ እና እንደዚህ ይመስል ማለት ነው ባዕዱ አንሳፍ المتعلمين الذين جعلوا انفسهم في مصاف الائمه المجتهدين هم لا يزالون جهالا የሚገባውን ሰጥቶታል ጃሂል ከመሆን አልተወገዱም ወላ ሸክ አን الامام አቡ ሐኒፋ ጥርጥር የለውም አቡ ሐኒፋ እንደሆኑ ላ የቅሲዱ ሙሳዋት العلماء أن الإمام أبو حنيفة لا يقصد አስቦ አይደለም ሙሳዋቲል ዑለማ ዑለማዎች እኩል ናቸው ማለት አይደለም። ቢልጁሃል ከማን ጋር ከማይማን ጋር እኩል ናቸው ማለታቸው አይደለም። እሳቸው ግን በዛው ላይ አልነበሩ። አይማ እዛው ታቢዒ ላይ ስለሆኑ ነው የተናገሩት። ግልጽ ነው። ሌላው ከመከተል ሌላ ምንም የለም። እንኳን እስቲ ዑለማን እኮ የዑለማን ቀድር የሚያውቀው ማን ነው ብያቸዋለሁ። ከዚህ ዑለማ ነው አላልኳችሁ? ወላይ ጃሂል የዑለማን ቀድር አያውቅም። እስቲ ኢብን ባዝ የዓለማችን ታላቅ ስመጥር አሊም ስለ አልባኒ ሲናገሩ ምንድን ነው ማ ረአይቱ ተህተ አዲን ሰማ አሊሙን ቢልሐዲስ ከልአልባኒ ስለ ሐዲስ ስለ ነብዩ ሐዲስ ከሰማይ በታች ነው ያሉት። ከሰማይ በታች ከሰማይ በታች ማንም ያው ፍጡር ነው አለ እንደ አልባኒ የሚያውቅ የለም። በራሳቸው ምን ወሰሐው አልባኒ እያሉ ነው የሚናገሩ። ግልጽ ነው። እንደዚህ ይከባበራሉ። እንዴት እንደሚከባበር እዚህ መጥቶ ዛሬ እንዴ አጃይብ እኮ ነው የምትሉት እንደ ወላሂ በጣም እኮ የሚገርም ነው። ወላ ሸክ ከየትኛው እስቲ ከየትኛው ጃሚያ ተመርቆ መጥቶ ነው እሱ እንዲህ ለመናገር የፈለጉ የት የት ነው እስቲ የቀረው አስለ የቱ ጋር ነው ሄዶ ነቅል ከየትኛው አሊም ነው ቀርቦ እስቲ ነቅል አድርጎ የተማረ እሱ ማለት እኮ ከካፊር ጋር ከካፊር ጋር እንኳን ቁጭ አድርገው ካፊሩ የሚያምር ንግግር የተናገረው ከሱ ይበለጥ ገዛ መቶ በመቶ እኛ ጋር ሙዚቃ አይቻልም ብሎ ሲዘጋ ማ ካፊር ተብሎ እሱ ግን በእኛ ጋር እንኳን እንዲያንልም ይታያል ሁኔታው እ ይታያል ሙዚቃ ሐራም አንልም ተመልከት መቶ በመቶ ያድፍን በእኛ አይቻልም ግጥም አርጓል አራነት ያበለጡ ያማረ ንግግር የተናገሩ እሱ ነው ግልጽ ነው ነህኑ እሱ የአዳም ጤማንንም ካፍር እንትን እንጂ ግልጽ ነው አለ ስለዚህ ወሁም ላ የዛሉነ ጁሃለን ወላ ሸክ አን الإمام أبا حنيفة لا يقصد مساواة العلماء بالجهال وقال مالك إمام مالك ብሏል ኩሉና ራድን ወመርዱድ ሁላችንም ራድ ነን ራድ ማለት ማለት መላሽ ነን ወመርዱድ አለይ በሱ ላይም መልስ የሚሰጠው የኔም ንግግር አለመቀበል ትችላላችሁ መብታችሁ ነው አይደል ራድ እኔም ራድ ነኝ ወመርዱድ አለይ በሱ ላይ የሚመለስ የማ ነው የኡስታዝ ምናምን ይባላል። ግን እኔ ከቁርአን ካዲስ ከነገርኩሽ ግን እኔ የምነግርሽ መከተል ግድሽ ነው። የምነግርህም መቀበል ግዴታ ነው። ግልጽ ነው። የምነግርህ ከቁርአንና ከሐዲስ ከሆነ ኢላ ሳሂበ ሀዘል ቀብር የዚህ ቀብር ባለቤት ሲቀር ያኔ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩም ማለታቸው ነው። ነብዩም ብቻ ነው መልስ የማይሰጥ። በቃ አንተ የነብዩ ሐዲስ ተነገር ተቀበል፣ በቃ አለቀ። وقال الإمام الشافعي إمام الشافعي ብለዋል إذا صح الحديث ሐዲሱ ሰሂህ ከሆነ فهو مذهبي የኔ መዝሀብ እሱ ነው በቃ ኢማሙ ሻፊዒ ምሳሌ መዝሀብ የተጻፈ በቀልብ መነየት ሳይሆን እነሱ ጋር ወተለፉዙ ቢያ ሱና ይላል በምላስ መናገር ንያ ነወይቱ ዙሁር አርባ ረካ ምናምን መእሙመ ምናምን ብላችሁ ማለት ነው። ያ መናገር ምንድን ነው አሉ ሱና ነው። ግን ወደ ሐዲስ ስንጠጋ ግን የለማ ፈሁወ ቢድዓ ወሰለፉ ሱፋ ቢድዓ። እኛ ኢማሙ ሻፊዒን እንከተላለን። የለም እሳቸው ራሱ ያው ሐዲሱ ሰይ ከሆነ የኔ መዝሀብ እንዳትከተል ብለዋል። አስተ ብትከተል አንተ ነህ ጥፋተኛ። ለምን ምን አሉ وقال ብለዋል። እንደውም ኢማም ሻፊዒ በሌላ ንግግራቸው إذا خالف قولي የኔ ንግግር ከተቃረነ قول رسول الله صلى الله عليه وسلم የነብዩን ንግግር ከተቃረነ ፈብሪቡ ቢቀውሊ የኔን ንግግር ارم به ማለት እሱን ጣለው ማለት بقولي የኔን ንግግር عرض الحائط عرض الحائط ማለት ናህያ ማለት የአጥር ጥግ ላይ ጣለው ማለት ፈብሪቡ የማንን ንግግር ተቀበል የረሱል ሰለላሁ ዐለይሂ ወሰለም ንግግር ተቀበል እንዴ እኔ የደረሰኝን ጽፌልሃለሁ። በእነሱ ዘመን እንግዲህ እንደዚህ ሐዲስ ሙደወን አልነበረም ደግሞ ሙደወን እኮ አልነበረም። እንደዚህ ተጽፎ አሁን ቡኻሪ ሙስሊም ጥራሽ ተደርጎ ይህ አንደኛ እኮ ኒዕማ ውስጥ እኮ ነው ያለ። እነሱ እኮ እስቲ ፈስሉን ፈስሉን የሚል ምን እሱ ሐዲስ የተረዱትን ከሐዲስ እየጨነቁ ለኡማው በሚያመች መልኩ ነው ያቀረቡልህ። ግልጽ ነው። በቃ አንተ ደግሞ ከደረሰ ባል ግልጽ ነው። ሰፊና ቀርታ አንተ ወደ ምን ስትመጣው እምደቱል አህካም ስትቀር ሐዲስ ሰሂህ እየቀራ ነው የሚመጣው። ያን የሚኻለፍ ሐዲስ ከመጣ አይኔ በፊት የቀራ አልለቅም ምናምን በጥርሴ ምናምን ትላለህ። የለም ልቀቅ እንዴ ከሰፊናዋ ጋር ተሳፍረህ እሷን አብረህ ትገለበጣለህ። ግልጽ ነው። ሐዲስን አልቀበልም ብትል ስለዚህ ኢዛ ኻለፈ ቀውሊ ቀውለ ረሱል ሰለላሁ ዐለይሂ ወሰለም ፈድሪቡ ኢርሙ ኢርሚ ኢርሙ ማለት ነው ቢበሱ ኢላ አይ ናሕየቲን ካነት ማለት የማንኛውም ጥግ አጥር ላይ ጣለው ስር ማለት ቢቀውሊ ዑርደል ሐይጥ ማለት ይሄ ጥግ ላይ ማለት ወርውር وقال الإمام أحمد ኢማሙ አህመድ ደግሞ ብሎ ይላሉ አጂብቱ ሊቆም አረ ለህዝቦችስ ገረመኛል አረ የህዝቦች የሰዎች ነገር በጣም ይገርመኛል አጂብቱ ሊቆም የሰዎች ነገር በጣም ነው የሚገርመኛል በጊዜያቸው የነበሩ ሰዎችን እኮ ነው ለምን አሉ አረፉል ኢስናድ የሐዲሱን ሰነድ ያውቃሉ ሰነዱን ሰሂው ወሲሐተው ሰሂነቱን በቃ በምን ሰነድ እንደነጣ ሰሂነቱን እያወቁ የዝሃቡነ ኢላ ራእይ ሱፊያን ወደ ሱፊያን አመለካከት ይሄዳል። በጊዜው የነበረ ታላቅ ዓሊም ነው ሱፊያን ሱፊያኑ ሰውሪ ወደ ሱፊያን አመለካከት ይሄዳሉ። በቃ እንዴ ሱፊያን እስቲ በዚህ ላይ ምን አለ? ሐዲስ በዚህ ጋር እየተነገራቸው ሱፊያንስ እስቲ ምን አለ? የእሱን ደግሞ እንጠይቅ ይላል። ከዛ ምን አሉ? በጣም የሚገርሙኝ አለ። والله تعالى يقول الله እኮ ብሎ ይላል فليحذر الذين يخالفون عن أمره عن عمره أن تصيبهم فتنة أو يصيبهم عذاب أليم فليحذر الذين ብሏል አላህ እነዚያ ይጠንቀቁ ዩኻሊፉነ ምን የሚሉ የሚቃረኗን አምሪ ከሱ ትእዛዝ አንቱ ሲበሁም እንዳያጋጥማቸው ፊትነቱ ፊትና ማለት እዚህ ጋር ሽርክ አው ዩሲበሁም አዛቡን አሊም ወይ አሳማሚ ቅጣት እንዳያጋጥማቸው ይጠንቀቁ ብሏል። እናንተን ይፈራላችኋለሁ ሽርክ ሌላ ነገር ውስጥ እንዳገቡ ግልጽ ነው። ሱፊያን ሱፊያን እያላችሁ ችግር ውስጥ እንዳገቡ አላችሁ። ሱፊያን እኮ ተራሱ አይደለም ትልቅ ሰው ነው። ግን ኢማሙ አህመድ የተቆጡት ለምንድን ነው? እንዴት ሰሂ ሀዲስ እየተነገራችሁ ሱፊያን ትላለ? ሱፊያንን ተውና ነብዩን ተከተል። ገብታችሁ ወየቁሉ አብደላህ ብን አባስ አብደላህ ብን አባስ ደግሞ ብሎ አለ ይሄ ሰበበል ሐዲሱ ምንድነው? ተመቶን በተመለከተ ነው። ተመቶን በተመለከተ እሱ ሰሂህ ሐዲስ አግኝቷል፣ ነብዩ እንዲያደርገዋል ብሎ ተናገረ። ከዛ በኋላ እንዴ አቡበክርና ዑመር እኮ እንዲህ ነው ያሉት ብለው አሏቸው አሉት ሰሃቦች። ተመልከቱ፣ ይሄንን ያሉት ማን? ወደዚህ ድምፅ ይሰማኛል። ሰሃቦች ነው ያሉት። አረ አቡበክርና ዑመር እኮ እንዲህ ይላሉ አለ። እሱ ደሊል ስላለው ነው ነብዩ እንዲህ ያሉ አግኝቻለሁ ሐዲስ ብሎ ሲናገር አቡበክርና ዑመር እንዲህ ይላሉ ብሎ ሰሃቦች ነው የነገሩ። ሰሃቦች ምን አላቸው? ዩሺኩ ያሰጋል አላቸው። ይቀርባል ማለት ነው። ዩሺኩ ይቀርባል ማለት ነው። አንተን ዚላ አለይኩም በእናንተ ላይ እንዳያወርድ ይቀርባል፣ ያሰጋል። ሂጃረተን ሚነ ከሰማይ ምን እንዳያወርድባችሁ ድንጋይ እንዳወርድባችሁ እንዴት ለን አቁሉ ቃለ ረሱሉላህ እኔ ነብዩ ብለዋል እያልኩ እላችኋለሁ። ወተቁሉነ ቃለ አቡበክር ዑመር አቡበክርና ዑመር አሉ ብላችሁ ትሉኛላችሁ። <laughs> የኛ ሰዎች አቡበክርና ዑመር ነው <laughs> የሚለው ቃለ ፉላን ሼኸ ዩሱፉል ቀርዳዊ እንዲህ <laughs> እኛ የመሳሰለ ጎቹት ያወራላል። ነብዩ እንዲህ ብለዋል እያለ እየተናገርክ አንተ ይደረድርልሃል። ሸህ እንትና እንዲህ ብሏል፣ ኡስታዝ እንትና እንዲህ ብሏል። ምን እናርገው? divided by አርገው፣ አጣፈው። ዜሮ ማንን ነው የምታጸድቀው? ነቢዩ عليه الصلاة والسلام ንግግር አጽድቃ እሱን አጣፈው። ሁሉንም ግልጽ ነው። ዜሮ ነው የምትሰጠው። በቃ አይደል እንዴ? ያው አቡበክር ዑመር ትላላችሁ እንዴ? ነቢዩ አለይሂ ሰላቱ ሰላም ብይ እያልኩ እየነገርኳችሁ እሰጋላችኋለሁ ድንጋይ እንዳይዘንብባችሁ። قال الشيخ عبد الرحمن بن حسن رحمه الله من إلى عبد الرحمن بن حسن في فتح المجيد فتح المجيد በሚባለው ኪታባቸው ለምን ያሉ فالواجب ዋጅቡ ይላል ግዴታው አላ ኩሊ ሙከለፊን በእያንዳንዱ ሙከለፍ ላይ ሙከለፍ ማለት ማለት ሸሪዓው ድንጋጌ ግድ የሆነበት ኢዛ በለገሁ ደሊል ደሊል ከደረሰው ሚን ኪታብላህ ከአላህ ኪታብ ወሱነቲ ረሱልላህ ከነቢዩ ሱና ከደረሰው ወፈሂመ ማዕና ዛሊክ የዚህም ማዕናም ከተረዳ አየንተሂየ ሊቀበል የንተሂየ ማለት እዚህ ጋር መያዝ ማለት ነው። እሺ አየንተሂየ መያዝ አለበት ኢለይሂ ወደሱ ወያዕመለ ብይ በሱም ሊሰራ ነው። ወኢን ኻለፈሁ መን ኻለፈሁ የተቃረነው ቢቃረን ማንም ይንጫጫ ምን አገባ? ግልጽ ነው። የሚቀበል ይቀበል፣ የማይቀበል አይቀበል። አንተ እሱን ይዘህ መሄድ ብቻ ነው። ኢላ አንቃለ እንዲህ እስከሚለው ንግግሩ ላይ ቀጥሏል። ፈየጂቡ ግድ ይላል አላ መን ነሰሐ ነፍሰሁ ነፍሱን ለመከረ ነፍሱን ለመከረ ማለት ነሰሐ ሲል ለነፍሱ ነፍሱን ያጠራ ለነፍሱ መልካምን የፈለገ ማለት ነው። ነሲሃ በቋንቋ ደረሰ ማጥራት ማለት ነው ብያቸዋለሁ። ሳስተምር አዲኑን ነሲሃ ማለት ዲን ማጥራት ነው ነው ዋናው ቀጥተኛ ትርጉሙ ግልጽ ነው። መነሰሐ ነፍሰው ነፍሱን ያጠራ ኢዛ ቀረአ ኩቱብ አልዑለማ የዑለማዎችን ኪታብ ሲያነብ ወነظረ ፊሃ በሷ ውስጥም ሲመለከት ወአረፈ አቅዋለሁ የእነሱንም አቅዋል ያወቀ ጊዜና አይ ንግግራቸውን ማቅረብ አለበት ያዕሪضها ማቅረብ አለበት አላማ ፊል ኪታቢ ወሱና በቁርአንና በሐዲስ ላይ ማቅረብ አለበት የእነሱን ንግግር እንዴት ነው ከቁርአንና ከሐዲስ አንጻር እንዴት ይታያል አረ ብሎ ለሚዛን ማቅረብ አለበት እኛ በቤት ሰፊና ስንቀራ በቃ ምንም ፍንክቼ ፈስሉን ትላለ በለው ፈስሉን ትላለ ከቁርአን ተጋጨ ምናምን ዝም ብለን እንዳት ነው ለዚህ ነው። በዛው ተቃራኒ ግን አልহামዱሊላህ ሐዲስን እየቀራን ስንሄድ እኛ ደግሞ ስናስተምር ዝም ብለን ፈስሉን ብቻ አይደለም ነው እዚህ ጋር ከነቢዩ ሐዲስ ጋር ይጋጫል እያለን ነው እንግዲህ ማስተማር ያለብንም መመዘን አለበት። ያሪضها على ما في الكتاب والسنه በቁርአንና በሐዲስ ላይ ማቅረብ አለበት። إن كل مجتهد كل مجتهد من العلماء كዑለማዎች ወመን ተቢዐሁም እነሱንም የተከተለ ወንተሰበ ኢላ መዝሀቢ ወደ እነሱ መዝሀብም የተጠጋ ምሳሌ አብዛኛው የኢትዮጵያ ህዝብ የምን መዝሀብ ተከታይ ነው? የሻፊዕያ። እኛም ያው ውስጥ የቀራነው ውስጥ መናጅት ጡላብ ስንቀራ የሻፊዕያ መዝሀብ ነው። ግልጽ ነው። ስንቀራ የምትይዘው አብዛኛው የዛ ነው። ግልጽ ነው። በእሱ ላይ ግን ኪታባቸውን አትቅራ አይደለም ቅራ። እኔ እንደውም አብዛኛው ሰው ፊቂህ ቅራ ብዬ ነው መክረው ግልጽ አይናችንን ብድግ የምንገልጽበት በሱ ነው። ግልጽ ነው። ወንተሰበ ኢላ መዝሀቢ ወደ እሱ መዝሀብ የተጠጋ ላቡደ አየዝኩረ ደሊለሁ ምኑን መጥቀስ አለበት? ደሊሉን መጥቀስ አለበት። ወልሐቁ ሐቁ እኮ ፊል መስአለቲ በመስአላው ላይ واحد አንድ ነው። والحق في المسألة واحد አንድ ነው። والأئمة مثابون። አይማዎች እኮ ምንዳቸውን ያገኛሉ። አይማዎች ኢማሙ ሻፊ፣ ኢማሙ ማሊክ፣ አቡ ሐኒፋ፣ ኢማሙ አህመድ አረ مثابون ምንዳቸውን ያገኛሉ። አለ ኢስቲሃዲ በምናቸው ላይ በኢስቲሃዳቸው ኢስቲሃድ ማለት ማለት በጥረታቸው አረ የደረሳቸውን ነገር በማስተላለፋቸው ፈልሙንሲፍ ግን ሙንሲፍ የሆነ ሰው ግን የጅዓሉ ነበር እይታውን መልከታውን ያደርጋል ፊ ከላሚ በእነሱ ምን ላይ ንግግር ላይ ወተአሙለሁ ማስተንተኑንም ተአሙል ማለት ማለት ነገሩን ማጤን ማስተዋል ላይ ያደርጋል ጠሪቀን ኢላ ማዕሪፈት መሳኢል መሳኢሎችም ምን በማለት ላይ በማወቅ ላይ መንገዶችን በማወቅ ላይ ወስትሕባሪሃ ዚህነን በአቅሉ ላይ ደግሞ መረጃውን በማቅረብ ላይ እስትሕባር ማለት እስትሕባሪሃ ማለት ማምጣት ማቅረብ አለ ዚህነን በአቅል ደረጃ ዚህነን አቅል ወተምይዘን በመለየት ሊሰዋቢ ለምኑ ለትክክለኛው ነገር ሚነል ኸጣ ከስተት ለመለየት ቢልአዲላ በምን በመረጃ ማለት ነው አለቲ ያቺ የዝኩሩሃ አልሙስተዲሉን መረጃን ፈለ የስተዲሉና ምንድነው አለዚ ያቺ የዝኩሯ የሚጠቅሱት አልሙስተዲሉን መረጃ አቅራቢዎች ወያዕሪፉ ቢዛሊክ በዚህ ያውቃል መን ሁወ አስዓዱም ቢደሊል በደሊል ማን እድለኛ እንደሆነ በዚህ ያውቃል። ሁሌ በቃ ንግግራቸውን በምን የምንመዝን ከሆነ በቁርአንና በሐዲስ የምንመዝን ከሆነ ሚነል ዑለማ ከዛ ከለየ በኋላ ፈየተቢያሁ ምን ይለዋል ይከተለዋል። በቃ መከተል ግዴታ ነው። በዚህ ሚዛን ነው እንጂ ዝም ብሎ በጭፍን መከተል የለም ይላል። هذا وصلى الله على نبينا محمد وعلى اله وصحبه